قل إن الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم نعم أين وقفنا عزيزة نعم، معجزة القرآن ለዛሬ አላህ ስብሓንሁ ወተዓላ ፍቃድ ከሆነ እንግዲህ ሙዕጂዘቱ ልቁርአን የሚለውን እንዳስሳለን ሙዕጂዘቱ ልቁርአን إن أعظم معجزات إن أعظم معجزات نبينا محمد صلى الله عليه وسلم هو القرآن العظيم لأن كل نبي تكون معجزته مناسبة لحال قومه ولذلك የቁርአን ተአምርነት ይላል። እንደሚታወቀው እና አዕظመ ሙዕጂዛት ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም ትልቅ የሚባለው ተአምር ለመልእክተኛው ሰለላሁ ዐለይሂ ወሰለም የተሰጣቸው ወል ቁርአን አልዓዚም ታላቁ የተከበረው ቁርአን ነው። ሊአነ ኩለ ነቢይን ምክንያቱም እያንዳንዱ ሁሉም ነቢይ ተኩኑ ሙዕጂዘቱሁ የእሱ ሙዕጂዛ ይሆናል ሙናሲበተን ሊሓል ቀውሚ ለህዝቦቹ ሁኔታ ሙናሲብ የሆነ ሙናሲብ ማለት ከእነሱ ጋር መሄድ የሚገባ ማለት ነው ወሊዛሊከ ለዚህም እንግዲህ ሲባል ከዚህ አንጻር ለማ ካነ ሲሕሩ ፋሽየን ድግምት የተሰራጨ ጊዜና ድግምት የተሰራጨ ጊዜና የተሰራጨ የሆነ ጊዜ ማለት ነው። ፊ ቀውም ፍርዓውን በማን ጊዜ? በፍርዓውን ማለት ነው ወቅት ጃአ ሙሳ ቢልዓሳ አላህ ስብሓነ ወተዓላ ሙሳን ማለት ነው የብትርን ታሪክ ሰጡት ላከው አላ ሱረቲ ማ የስነዑ ሰሃረቱ ድግምተኞቹ በሚሰሩት መልኩ ማለት ነው። ክራክርን ገመዳ ገመድን ጥለው ድግምት ይሰሩ ነበር። አላህም እሱን ይህንን ነገር ተአምርን አስነግቡት ላኩት። ላኪንሃ ነገር ግን የሙሳ ማለት ነው ብትር ድግምት ሳትሆን ማለት ነው ከአላህ ስብሓንሁ ወተዓላ የተሰጣቸው ተአምር ሙዕጂዛ መሆኑን የሚያመላክት ነገር ነበር የተስተዋለው። ምንድነው እሱ? ተለቀፈት ማ የሰሩትን ድግምት በአጠቃላይ ዋጠች። قالوا يا موسى إما أن تلقي وإما أن نكون أول من ألقى قال بل ألقوا فإذا حبالهم وإصيهم يخيل إليه من سحرهم أنها تسعى فأوجس في نفسه خيفة موسى قلنا لا تخف إنك أنت الأعلى وألقي ما في يمينك تلقف ተልቀፍ ማለት ነው ትውጣለች ማለት ነው እና ተለቀፈት ዋጠች ማ ሰነዑ ምን ያሉትን የሰሩትን ድግምት ዋጠች ፈሕታሩ በዚህ ጊዜ ዋለሉ ወንፈጀዑ በቃ ትልቅ አጋጣሚን የሆነባቸው ማለት ነው ምንድነው የሚባለው በእኛ ሀገር ዱብዳ ግልጽ ዱብዳን የሆነባቸው ማለት ነው ምን መሆኑ ያ የሰሩት ድግምትን ማለት ነው ከዘራው ተጥሎ ምን ሲልባቸው ሲውጠው ትልቅ ዱብዳ የሆነባቸው ወዓሊሙ አወቁ አነማ ጃአ ብህ ሙሳ ሙሳ እኮ የመጣበት ማለት ነው መንገድ ወልሐቁ ሐቅ መሆኑን አወቁ ተረዱ ወለይሰ ምን ስሕሪ ከምን አለመሆኑ ከድግምት አለመሆኑን ተረዱ ከማ ቃለ ተዓላ ألقي السحرة ساجدين قالوا آمنا برب العالمين رب موسى وهارون ድግምተኞቹ ተደፉ ወደቁ ለአላህ የተ የሰገዱ ሲሆኑ ቃሉ ብለውም አሉ ተመልከቱ የቁርአን ራሱ ማለት ነው ታላቅ ሙዕጂዛነት እዚህ ላይ ታያለ ተደፉ ብሎ አላበቃም። ሰገዱ። ለምን እንደሰገዱም አልታወቀም። አረ ፈውልቂ የሰሐረቱ ድግምተኞቹ ምን አሉ? ወደቁ። ሳጅዲን ስጁድ ያደረገው ነው። በዚህ ሰዓት እንግዲህ ፊራው ለኔ ነው የሰገዱልኝ ብሎ ይጠረጥራል አይደል? ጌታ ነኝ ብሎ ስለሚያስብ ቃሉ ብሎ አሉ አመና ቢረቢል ዓለሚን በዓለማት ጌታ አመንን አሉ። በዓለማት ጌታ ሲሉ ደግሞ እሱን ይመስለዋል። አሁንም ግልጽ ነው፣ ቂል ስለሆነ ማለት ነው። ምን አሉ? ረቢ ሙሳ ወሃሩን በሙሳና በሃሩን ጌታ በማለት አዎ እንቅጩን ነገሩት ማለት ነው። ወለም የቃዕ አልተከሰተም ዛሊከ ይህ አይነት ተአምር ቢዐይኒህ እራሱን የመሰለ የገይሪ ሙሳ ከሙሳ ውጭ ላለ ነቢይ ምንም አልተከሰተም። ولما كان الزمن الذي يعيش فيه عيسى ولما كان الزمن جزي وبنبر جزينا الذي يعيش فيه عيسى عيسى من وربت جزي مالتنا قد فشى فيه الطب አዎ የህክምናው ዘርፍ ማለት ነው የት ድካ የደረሰበት ጊዜ ነበር ግልጽ ነው ጃአ አልመሲሑ እነሱም በቃ በጥብ በላይ ትልቅ ችሎታ አለን ማን ያክልናል ብለው ይሉ ነበረ። እነሱ እንግዲህ አክመው ነው አይደል? በዚህ በዚህ በዚህ ብለው ነው እንግዲህ የተለያየ ህክምና አድርገውለት ነው። ዒሳ ደግሞ ጃ አልመሲሁ ቢማ ሐየረ አልአጥባ አሁን እነዛ ዶክተሮችን ማለት ነው በህክምናው ዘርፍ ማለት ነው የትየለሌ እውቀት አለን ላሉት ሰዎች ይዞ የመጣው ተአምር ነበር። የፈለገ ያክል እናንተ ዶክተር ብትሆኑ ሙታንን ምን ማድረግ አችሉም? ሕያው ማድረግ አችሉም? እኔ ግን አላህ ከሰጠኝ ተአምር አንጻር ምን ሕያ ኢልመውታ አለ የሞተን ሕያው አደርጋለሁ። ማከም አይደለም፣ የሞተ የሞተውን ያለቀለትን ሕያው ማድረግ። ሌላኛው በጊዜ ማለት ነው። የፈለገ ያክል ድካ የደረሰ የህክምና እውቀት ቢኖራቸውም ምንን ማዳን አይችሉም ነበር። ምን ሆኖ ሲወለድ ምን ሆኖ እውር ሆኖ የተወለደን ማዳን ይችሉ ነበር? አይችሉም። አዎ እሱ ግን እውር ሆኖ የተወለደን ወኢብራኢል አክማህ አክማህ ማለት ሲወለድ እውር ሆኖ የተወለደን አይኑን ያበራል። ወላብረሲ እስካሁንም ድረስ ህክምናው ዘርፍ ላይ ምን ያልተገኘለትን መድኃኒት ያልተገኘለትን ለምጥን የሚያድን ነው። ለምጥ መድኃኒት የለውም። አረ ለምጣሞችን ያድን ነበር። ሚነዳኢ በሽታ አልዑዳል አልዑዳሉ ልቀቢሕ ማለት በጣም ከባድ ከባድ የሆነ ማለት ነው። እንደው ህክምናው ዘርፍ ላይ ምን ያልተገኘለት መድኃኒት ያስተገኘለት ማለት ነው። ዳኢል ዑዳል ዑዳል ማለት በጣም አስከፊና አስቸጋሪ አልቀቢሕ መጥፎ የሆነ ማለት ነው። ዑዳል ማለት ምን ማገኝ በጣም አስቸጋሪና ምን ያልተገኘለት መድኃኒት ያልተገኘለትን በሽታ ምን ይል ነበረ? ያድን ነበረ ማለት ነው። ወኸለቀ ሚን الطين አዎ ሌላም ታምር አላህ ሰጥቶታል። ከምን ከጭቃ ይሰራ ነበረ። ከሀይአት ጠይሪ ልክ አዋፋትን የመሰለ ማለት ነው። ቢኢዝኒላህ እንደ አዋፋት ሁኔታ ያለውን ማለት ነው። በማ ፍቃድ? በአላህ ፍቃድ። ፈጣሸቱ ቁሉል አጢባ አዎ የነዛ የአጢባዎች ማለት ነው አቅል ጣሸት ጣሸት ማለት ምን ማለት ድካ ደረሰ ማለት ነው። እቁሉ ላጢባ ግልጽ ማለ ወአዝዓኑ እጅ ሰጡ ማለት ነው። ወአዝዓኑ ምን አሉ? እጅ ሰጡ። አነ ዛሊከ ሚን ዒንድላህ ግልጽ ማለ ይሄ ከአላህ ስብሓነሁ ወተዓላ ዘንድ የመጣ ነው ብለው ምን አሉ? እጅ ሰጡ ማለት ነው። ወለማ ካነት ልዓረቡ አረቦች የሆኑ ጊዜና አልፈሳሐቲ እነዛ የንግግር ርቀት ጥበት የተሰጣቸው ሰዎች የንግግር ምን ርቀት ጥበብ የተሰጣቸው ሰዎች ፈሳሐ ማለት ገብታችኋል። ፈስሕነት ማለት ንግግር፣ ርቀት፣ ጥበብ፣ በላጋ ግልጽ ነው። የቃላት ስክክነት ግልጽ ነው አለ በሚገባው ሁኔታ ማለት ነው የመናገር ችሎታ ያላቸው ሰዎች በመጡ ጊዜ ነው እኛ ፈሲህ ነን። ወፉርሳኑል ከላም የንግግር ጋላቢዎች ምን ማለት ነው? ፉርሳኑል ከላም በጣም ተናጋሪ ማለት ነው። እሺ ወልኸጣባ ኹጥባ ሲያደርጉ ሲደሰክሩ በኃይለኛው በሚገባ መልኩ በቃ አይነተኛ የማይገኝላቸው ግልጽ ነው። በጣም ተናጋሪዎች ነበሩ። በዛ ጊዜ እንግዲህ የንግግር ችሎታ አለ እንደኛ የሚናገር ማን አለ በሚሉበት ሰዓት ጀዐለ አላሁ ስብሓነህ ጥራት ይገባውና አምላክ አላህ አደረገ። ሙዕጂዘተ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም የነቢዩ ዐለይሂ ሰላቱ ወሰላምን ተአምር አደረገው። ተአምር አደረገው። ሄል ቁርአን ምን ቁርአን እስቲ ብልገ እናንተ የንግግር ርቀትበት ካላችሁ እስቲ ተናገሩ። ልክ እንደ ቁርአን ግልጽ ነው። አምሳያ አምጡ እስቲ የልቁርአን አልከሪም አላህ አደረገው። አለዚ ያ አላህ እንዳለው لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد لا يأتيه الباطل كنت نجر ما يمتابت من بين يديه كسب فتنه ولا من خلفه ከበስተኋላው ይሁን ምን የሌለ የማይመጣበት ከንቱ ውዳቂ ነገር የማይመጣበት የሌለበት ነው። ተንዚሉ ይህንን ያደረገው ምንድነው ካላችሁ ተንዚሉ ምን ሐኪምን ሐሚድ አዎ ከጥበበኛውና ከምስጉኑ ከአላህ ስብሓነሁ ወተዓላ የተወረደ ነው። ግልጽ ነው። ስለዛ ነው እንዲህ አይነት ነገር የማይገኝለት وهي المعجزة الباقية الخالدة አዎ እሷ ትልቅ ተአምር ነች። አልባቅያ ዘውታሪ ነች። ኻሊዳ ለዘላለም የሚቆይ ነው። አላ መረል ዑሱር ግልጽ ነው። ዘለዓለማዊ ትለዋለህ። ኻሊዳ አላ መሪል ዑሱር ዘመናቶች እየተተካኩ ምን ቢሉም ማለት ነው። እሱ ግን ለዘላለም ምን ሆኖ ይሞገሳል፣ ይወሳል። ታላቅ ታምሮ فقد اختار الله هذه المعجزة الباهرة لخاتمة الرسالة لخاتمة الرسالة السماوية العامة للناس أجمعين فقد اختار الله برقت الله مرت هذه المعجزة ይችን ተአምር አልባሂራ አልዓዚማ ማለት ነው ታላቅ የሆነችን ተአምር لخاتمة لخاتمة الرسالة لا መጨረሻው መልእክተኛ መደምደሚያ ያደረገው አሰማዊያ ከአላህ ስብሓንሁ ወተዓላ ዘንድ ከሚመጣው መልእክት ማለት ነው መልእክተኛ ለሆኑት ለኔ ሙሐመድ ሰለላሁ ዐለይሂ ወሰለም አዎ ትልቅ ተአምር አደረገው አልዓመቲ ልናስ ታምርነቱ ደግሞ ለማን ሆኖ እንዲቀር ለብዙሃን ለሁሉም ማለት ነው ሰዎች አጅመዒን በአጠቃላይ አልቁርአኑ ሙዕጂዛ ቁርአን እኮ ታላቅ ተአምር ነው ሙዕጂዘቱ የጥልዩ ዓለይሃ አልአጅያል የእሱን ተአምርነት የጥልዩ ዓለይሃ አልአጅያል አጅያል ማለት ነው ምኖች የተለያዩ ትውልዶች ምን ይሉታል የሚመለከቱት ማለት ነው አዎ ተአምር ነው። አጅያል ትውልዶች፣ የተለያዩ ትውልዶች ፊ ኩሊ ዘማኒን በሁሉም ዘመን ላይ ያሉት ወየትሉነሁ ያነቡታል ፈያዕለሙነ ያውቃሉ አነሁ እነሆ እኮ ቁርአን ከላሙላሂ ሐቀን በእውነት የአላህ ንግግር መሆኑን ያውቃሉ። ወለይሰ ከላም አልበሸር ቁርአኑን አይደለም የሰው ንግግር አይደለም። وقد تحدى الله الله سبحانه وتعالى አዎ ምን ብሏል? እስቲ አምጡ ብሎ አላህ ተፎካክሯል። الإنس والجن የሰው ልጅንም ኢንስንም የሰው ልጅንም ጂንንም ማለት ነው እስቲ አምጡ በማለት አላህ ተፎካክሯል። አያእቱ ቢሚስሊህ የእሷ አምሳያ ያመጡ ዘንድ አው ቢዕሽ አው ቢዐሽሪ ሱወር ሚንሁ ወይም ደግሞ ከሱ ስንት እንዲያመጡ አስር አንቀጽ እስቲ አምጡ አው ቢሱረት ሚንሁ አስር ሱራ ስለሚበዛባችሁ እንደውም ከሱ አንድም ሱራ ቢሆን አምጡ አመስተጣዐ አህዱን አንድም አልቻለም ሚንሁም منذ بعثة محمد صلى الله عليه وسلم نبي عليه الصلاة والسلام كتلاكبت ኢላ ዐስሪና ሃዛ አሁን እስካለንበት ዘመን ማንም አልቻለም። ወኢለል አበዲ እስከ ዘልዓለምም አይችሉም። አያእቲ አሐድን ቢኪታብ ምስለሁ የእሱን አምሳያ ኪታብን ሊያመጣ የሚችል የለም። አው ቢምስሊ ሱረት ምንሁ ወይም ከሱን የመሰለ ሱራን ሊያመጣ የሚችል የለም። አለረግሚ ረግሚ ሚን ውጁድ አዕዳኢ ከሲሪና ሊረሱልላህ ሰለላሁ ዐለይሂ ወሰለም على الرغم من وجود أعداء كثير للرسول الله صلى الله عليه وسلم ولدين الإسلام في أسور التاريخ على الرغم على الرغم مالك عم بزو كموناتشو አንጻር ነው ምን ማለት ነው على الرغم ማለት ምን ማለት على رغم عنفك ሲባል ነው እንደው የግድህን ማለት ነው አይደለ ምን ማለት ነው እዚህ ጋር على الرغم من وجود أعداء كثير لرسول الله صلى الله عليه وسلم እንደው በግድም ይሁን በውድ ማለት ነው የነቢዩ አለይሂ ሰላቱ ወሰላም ሪሳላ ጠላት የሆኑት ብዙ ከመሆናቸው ጋር ገዛዋ አለረግም በቃ እንደው የግድ ማለት ነው አሁን ላይ መኖራቸው እንደው ምንም ቅሮት የሌለው ማለት ነው ገብታችኋል ላቡደ እንደምንለው ወሊዲን ልእስላም ፊ ዑሱር ታሪክ በማን ታሪክ በምን በዑሱሩ ታሪክ ላይ እንዳየ በተለያዩ ዘመናት ታሪኮች ላይ እንዳለህል የኢስላምና የነ መሐመድ ሰለላሁ ዐለይሂ ወሰለም ጠላቶች ብዙ ናቸው አይደል እንደዛ ሆኖ ግን እስቲ አምጡ የተባሉትን ያመጡ ነበር አይደል እንዴ ያው እናሸንፈው አምጡ ብሏል እስቲ እሱን በዚህ እናሸንፈውና አለም ምን ይበል ጉድ ይበል ማለት ይችሉ ነበር አፉን እናስይዘው ሙስሊሞችንም በአጠቃላይ እናሳፍር ብለው ይነሱ ነበር ግን አልቻሉም ቃል አላሁ ተዓላ ይህንም በማስመልከት አላህ ስብሓንሁ ወተዓላ ብሎ ይላል وإن كنتم في ريب مما نزلنا على عبدنا فأتوا بصورة من مثله وادعوا شهداءكم من دون الله من دون الله إن كنتم صادقين فإن لم تفعلوا ولن تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين ወይን ኩንቱም ከሆናችሁ ፊ ረይብን ፊ ሸክ በጥርጣሬ ውስጥ ከሆናችሁ ሚማ ነዘልና አላ ዓብዲና በባሪያችን በሙሐመድ ሰለላሁ ዐለይሂ ወሰለም ላይ ባወረድነው ቁርአን ጥርጣሬ ላይ ከሆናችሁ ፈእቱ ቢሱረትን ምትልህ የእሱን አምሳያ ሱራ ምዕራፍ እስቲ አምጡ እሱ ይዞ ወድዑ ሹሃዳአኩም ደግሞ ምስካሪ የሚሆኗችሁን ግልጽ ነው አምጡ ለጉዳዩ ሚን ዱንላህ ከአላህ ውጪ እንኩንቱም ሳዲቂን እውነተኛ ከሆናችሁ ፈኢን ለም ተፍዐሉ ይህም ባሰሩ ደግሞ ወለን ተፍዐሉ መቼም አሰሩትም ግልጽ ነው አሰሩትም ፈተቁና ምን በሉ እናመጣለን ብላችሁ ባሰሩና ከዛ ደግሞ በቁርአን ባታምኑ አጠቁ ናር አለቲ ወቁዱሃ ናስ ወልሒጃራ አውሳትን ፍሩ ያቺ መቀጣጠያ ሰውና ድንጋይ የሆኑ ኡዕደት ልልካፊሪን ለካህዲያኑን ያለች የተዘጋጀች ፈተሐዲ አዎ መፎካከር እስቲ ማናለ ብሎ ማለቱ ላ የዛሉ ቃኢመን ኢላ ቅያም ሳዕ እስተ ቅያማ ድረስ እስተ ትንሣኤ ቀን ድረስ ምን ያለ ነው የቆመ ነው። አሁንም ላሉ ሰዎች ተሰጥቷቸዋል። እስቲ አምጡ بقوله فإن لم تفعلوا ولن تفعلوا ስላሉ መቼም አስቡ። አይ ولن تفعلوا ብሏል፣ እኛ ይሆን እንሰራለን የሚል አሁንም ይምጣ። وقال تعالى አላህ سبحانه وتعالى ብሏል፣ أم يقولون تقوله بل لا يؤمنون فليأتوا بحديث مثله إن كانوا صادقين أم يقولون ይላሉ እንዴ ተቀወለሁ አይ ይፍተራ እሱ ራሱ የቀጣጠፈው ንግግር ነው እ እሱ ያለው ዝም ብሎ የቀጣጠፈው ውሸት ነው ይላሉ እንዴ በላ ዩእሚኑ በቃ እነሱ አያምኑም እንዴ ፈአልያእቱ እስቲ እሱ የቀጣጠፈው ነው ውሸት ነው ካሉ ፈልያእቱ ያምጡ ቢሐዲት ሚስሊህ በእሱ አምሳያ እስቲ ንግግር ያምጧ እንካኑ ሳዲቂን ምን ከሆኑ እውነተኞች ከሆኑ ይላል قال شيخ الإسلام ابن تيمية رحمه الله تعالى إن بما اسملكت شيخ الإسلام ابن تيمية بليلا من قالوا وهذا التحدي يكو مفكاكر كان بمكة بمن نبره بمكة نبره إن هذه السورة مكية إن هذه السورة مكية እቺ ደግሞ የቁርአን አንቀጽ ማለት ነው ሱረቱ ጡር ላይ ያለው መካ ያወረደች ነበር መክየቱን ሱረቱ ዩኑስ ወሁድ ወጡር ثم أعاد التهدي አያችሁ አምጡ አምጡ እስቲ የሚያመጣ እያሌ አላህ ስብሓንሁ ወተዓላ የተፎካከረበት ሱረቱ ዩኑስ ጡር መክያ ነበሩ ከዛ ደግሞ ثم أعاد التهدي አላህ መፎካከሩን ምን አለ መለሰው ፊል መዲና በመዲናም ላይ ቢሆን بعد الحجرة ከስደት በኋላ فقال في سورة البقرة በሱረቱ البقرة ላይ አላህ አለ وهي سورة مدنية እንደምታውቁ ሱረቱ በቀራ ምንድነው መዲና ላይ ከወረዱ ናቸው መካ ያለውን አሁንም መዲና ላይ ደገሙ እንኳን በዚያ በጣም አሁን ላይ አለ እስቲ አምጣ እንግዲህ ግልጽ ነው ምን አለ وإن كنتم في ريب مما نزلنا على عبدنا فأتوا بصورة مثله وادعوا شهداءكم من دون الله إن كنتم صادقين ثم قال فإن لم تفعلوا ولن تفعلوا اتقوا النار التي وقودها الناس والحجارة أعدت للكافرين فذكر أمرين الله سبحانه وتعالى ሁለት ነገሮችን ነው በዚህ የቁርአን አንቀጽ ያወሳው ያወጋው ምንድነው እሱ አሐዱሁማ አንደኛው ቀውሉሁ ፈኢን ለም ተፍዐሉ ወለን ተፍዐሉ ፈተቁ ናር ማለት የቁሉ ኢዛ ለም ተፍዐሉ ይህን ካልሰራችሁ ፈቀድ ዓሊምቱም አነሁ ሐቅ በቃ አውቃችኋል ማለት ነው። ግልጽ ነው። እናንተ ኢንካር ብታደርጉም በምላሳችሁ አውቃችሁታል ቁርአን ምን መሆኑን ሐቅ መሆኑን። ፈኻፉ ላህ አላህን ፍሩ አንቱከዚቡ ምን ከማለት እሱን ከማስተባበል ፈየሒቀ ቢኩም ልዓዛብ እምቢ ብላችሁ ብታስተባብሉ ማምጣት ሳችሉ ቀርታችሁ ብትተገብሩ ፈየሒቀ ቢኩሙል አዛብ የአላህ ስብሓንሁ ወተዓላ ማለት ነው ቅጣት በእናንተ ላይ የተረጋገጠ ይሆናል። ፈየሒቀ ቢኩሙል አዛብ የአላህ ቅጣት በእናንተ ላይ የተረጋገጠ ይሆናል። አለዚ ውዒደ ቢሂል ሙከዚቡን አስተባባሪዎች ምን ያሉበት የተዛቱበት አስተባባዮች የተዛቱበት በእናንተ ላይ ይረጋገጣል። ወሳኒ ቀውሉ ወለን ተፍዓሉ አለ ምን አለ አትሰሩትም አትተገብሩትም ወለን ሊነፊል ሙስተቅበል ወደፊት ነው አይደለ ነፊል ሙስተቅበል ፊውቸርን የሚያመላክት ውድቅ ማድረጊያ ነው ለን ተፍዓሉ ስንል ማለት ነው ከተበተ ተረጋግጧል አልኸበሩ ኸበሩ ማለት ነው አነሁም ፊማ ዩስተቅበሉ ሚን ዘማን ወደፊት ማለት ነው لم يتكبر لم يسرى زمن نونجري جزين يتبالو لا يأتون بسورة مثله القرآن أمسى يا ممتات لما يشلو كما أخبر قبل ذلك كذا الله أن تناكرهم وأمره الله سبحانه وتعالى عزز أن يقول في سورة في سورة سبحانه سورة نور مالت نارن سبحان الذي أسرى سورة الإسراء هون وأمره عزز أن يقول اندل في سورة سبحان سورة الإسراء مالت وهي سورة مكية سورة إسراء مكة عليك وردت افتتح بذكر الإسراء አላህ ስብሓንሁ ወተዓላ ስለ ኢስራና ስለ ሚዕራጅ በመጥቀስ ጀመረ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا أي عليك التلا بس جمرة وهو كان بمكة مكة وردنا بنفس القرآن قرآن راس من رجعنا المكة لندورده المتواتر والخبر المتواتر متواتر يهنم خبر مالتنا حديث ይህንን ያረጋግጣል ከዛ ምን አለ አላህ قل لئن اجتمعت الإنس والجن على أن يأتوا بمثل هذا القرآن لا يأتون بمثله ولو كان بعضهم لبعض ظهيرا من على الله قل لئن اجتمعت الإنس والجن سوم كان انتم بالسبسب ألا أن يأتوا بمثل هذا القرآن إن القرآن أمسى أيام تعلت الله بلو بسبب صوم جنم لا يأتون بمثله يسونا أمسى أيام أمدت أي جنم ولو كان بعضهم لبعض ظهيرا كفل لكفل رداتهم كان بمتعل الله فأما بالخبر አላህ በወሬው ማለት ነው አጠቃለለ ጀሚዕ አልኸልቅ ሁሉንም ፍጡር ግልጽ ነው እስቲ አምጡ ብሎ ያለው ሁሉንም ፍጡር ነው ሙዕጂዘን ለሁም እነሱ ለዚህ ጉዳይ የተሳናቸው መሆኑን በመጥቀስ قاطعا بأنهم معجزا لهم قاطعا قرت بمدرك بأنهم إذا اجتمعوا كلهم እነሱ ሁሉም ቢሰበሰቡ ላ ያእቱነ ቢሚስሊ ሃذ ልቁርአን በዚህ ቁርአን አምሳያ ማምጣት እንደማይችሉ በመጥቀስ ወለው ተዋሃሩ አዎ ወለው ተዋሃሩ ቢረዳዱ ወተዓወኑ ቢተጋገዙ አላ ዛሊክ በማን ላይ በዚህ ጉዳይ ላይ ማለት ነው وهذا التحدي يكفو ككر والدعاء ጥሪም የቀረበው هو ሊጀሚዕል ኸልቂ ለሁሉም ፍጡር ነው አሌንስ ወልጂን ግልጽ ነው ወሃዳ ይህ እኮ ቀድ ሰሚዐሁ ኩሉ ሁሉም ሰምቶታል መን ሰሚዐ አልቁርአን ቁርአንን የሰማ ሁላ ወዐረፈሁ ልኻሱ ወልዐሙ ብዙሃኑም ማለት ነው ውስን ሰውም ሰምቶታል ወዓለመ ወዓሊመ አውቋል ማዕ ዛሊከ ከዚህ ጋር ወዓሊመ አውቋል ማዕ ከዚህ ጋር أنهم لم يعارضوه كذي أنهم لم يعارضوا ثم كنا كنا الجنو ولا أتوا بصورة مثله يسن مامسايا سورة ممتة الجنو ومن حين بعث صلى الله عليه وسلم إلى اليوم نبي كتلاكبت سكاون سكالنبت كزي إلى اليوم والأمر على ذلك ጉዳዩ እንደዛው ነው ያለው ምን ማለት ነው የሚያመጣ ያምጣ ተብሎ ፉክክሩ ምን ተብሏል ተቀምጧል ማለት ነው ማዓ ይህ ከመሆኑ ጋር ማ ዑሊመ አልታወቀም ምንም የደረሰ ነገር የለም من أن الخلق كلهم كانوا كفارا ما علم التوكم من أن الخلق فطران كلهم كلهم كانوا كفارا كاديانو يميونو قبل أن يبعث كمن لك بفيت يالوت ولما بعث مع ما علم من أن أن الخلق كلهم كانوا كفارا الناس كادي كموناتشو غار كمتاوكو غار قبل أن يبعث كمن لاك بفيت ወለማ ቡዒተ በተላኩ ጊዜ ደግሞ ነቢዩ አለ ሰላት ሰላም እነማ ተቢዐሁ ቀሊሉን ነቢዩን የተከተለው ምንድን ነው ምን ነበር ውስን ትንሽ ሰዎች ነበሩ ወካነ ልክፋሩ ሚን አሕረስ ናስ እንደምታውቁት ደግሞ ከሃዲያኖች በጣም የሚጓጉ ናቸው ማለት ሚን አሕረስ ናስ ማለት በጣም የሚጓጉ ናቸው አላ ኢብጣል ቀውሊህ የነቢይ አለይሂ ሰላት ወሰላምን ንግግር ለማብጠልጠል ከንቱ ለማድረግ የሚሯሯጡ ሰዎች ናቸው። مجتهدين بكل طريق يمكن مجتهدين ትግል የሚያደርጉ ናቸው። بكل طريق በሁሉም መንገድ يمكن። ምን በሚላቸው በሚያመቻቸው መንገድ ሁላ ምን የሚያደርጉ ናቸው ጥረትን የሚያደርጉ ናቸው بكل طريق يمكن تارة አንዳንዴ يذهبون إلى أهل الكتاب ወደ ማ ይጓዛሉ ወደ አህለል ኪታቦች የነቢዩ عليه الصلاة والسلام ሪሳላን ውድቅ ውድቅ ለማድረግ فيسألونهم እነሱን ይጠይቋቸዋል عن أمور من الغيب ስለ ሩቅ ነገር ምን ሚስጥር ይጠይቋቸዋል እስቲ ነቢይ ነው ነቢይ መሆኑ የምታቁት ይሄንን ሂዱና ጠይቁት ካልመለሰላችሁ ነቢይ አይደለም ማለት ነው እያሉ ይልኳቸው ሐታ የስአሉ እስኪጠይቁት ድረስ አናሃ ስለሷ አህለል ኪታቦች ስለሚነግሯቸው ነገሮች እየሄዱ ነቢዩን ይጠይቃሉ ይህን ከመለስ አዎ ትክክል ነቢይ ነው እያሉ ምክንያቱም እነሱ አህለል ኪታቦች ስለምን እውቀት አላቸው ስለ ተውራት ስለ ኢንጂል ማለት ነው ከማ ሰአሉሁ እንደጠየቁት عن قصة يوسف سلا يوسف تاريخ تيكو نبيون وأهل الكهف سلا ዋሻው ሰዎች ታሪክ ጠየቁ። ወዚልቀርነይን ስለ ዙልቀርነይን ጠየቁ። ብትሮ አለ ጠየቁ ስለ ذልቀርነይን ወታረተን አንዳንዴ ደግሞ የጅተሚዑነ ነቢዩ ግን ተወጥተዋል፣ አልተወጡትም። ተወጥቷል። የጠየቋቸውን ሁላ በሚገባ መልሷል። ወታረተን አንዳንዴ የስተም የሆነ ይሰበሰባሉ ፊ መጅመዕ በመሰብሰቢያ ቦታ ባዕደ መጅመዒን ከመሰብሰብ በኋላ ማለት ነው እነሱ ተሰብስቦ ከዶለቱ በኋላ ሌላ ስብሰባን ያደርጋሉ ሊየተፊቁ መጀመሪያ ቆይ ምንድነው እዚህ ጋር ያለውን ንግግር በደንብ ይግባችሁ ወታረተን አንዳንድ የስተሚሆን ይሰበሰባሉ ፊ መጅማ በመስፈቢያ ቦታ بعد መጅመዒን ከተሰበሰቡ በኋላ ይሰበሰቡና ነቢዩ አለይሂ ሰላት ሰላምን ይጠብቃሉ። ሊየተፊቁ አላማ የቁሉነሁ ፊህ ለነቢዩ የሚሏቸውን ነገር አንድ ለማድረግ ግልጽ አለ አንድ የሆነ ንግግርን ለመያዝ ብለው ማለት ነው። አዎ መጀመሪያ ስብሰባ ያደርጉና ነቢዩ ጋር ተሰብስበው ይመጣሉ፣ ወይም ደግሞ ነቢዩን ተሰብስበው ይጠብቃሉ። وصاروا يضربون له الأمثال ለነቢዩ የተለያየ ምሳሌን ያቀርባሉ። فيشبهونه ነቢዩን ይመስሏቸዋል። بمن ليس بمثله فيشبهونه ነቢዩን ይመስሏቸዋል። بمن ليس بمثله بمن ليس بمثله በእሱ አምሳያ በሌለው ነገር ይመስሏቸዋል። ሊሙጀረዲን ሊሙጀረዲ ሹበሂ ማ ሊሙጀረድ በተናጠል ሹበሂማ ዝም ብሎ በቃ ለዛ ላለው ማለት ነው፣ ማደናገሪያ ማምታቻ ማለት ነው። ማዕ ዙሁሪል ፈርቂ ልዩነቱ በግልጽ የወጣ ከመሆኑ ጋር እነሱ የሚያቀርቡት ምሳሌያዊ ገለጻ ከሚሉት ጋር በተቃራኒ ከመሆኑ ጋር ማለት ነው። ለማሸነፍ እንደው ግንባሬን ምንድነው አይኔም ምን ያርገው ግንባሬ ያርገው እንደሚባለው አይነት ማለት ነው። እታረተን አንዳንዴ የቁሉነ ብለው ይላሉ መጅኑን እብድ ነው ይላሉ እስቲ እነሱ በሚሉት በሚመስሉት ነገር ላይ የትኛውን ይመስላል ሊሙጀረት ሹበሂማ በቃ ማንኛውም ይሁን ለሚሉት ማምታቻ ነው ማ በቃ ማንኛውም ማለት ነው ነብዩን እብድ ይላሉ እስቲ የሚመስል ነብዩን እብድ የሚያስመስላቸው ነገር የቱ ጋር ነው የታየው ይህንን የመሰለ ታላቅ ተአምር ያዘለን እብድ ይዞ ይመጣል ቁርአን እብድ ይዞ ይመጣል። እንደዚህ ታውቃል። የምታውቀውን ነገር ራሱ ዘበር አርቆ ነው የሚያመጣል ማለት ነው። እንኳን ይህንን የመሰለ ቁርአንን ሊያመጣ አይደለም። ግጽ ነው። የሚናገረው ንግግር ራሱ ጭብጥ አለው እንዴ? የለውም። አንዳንዴ ግራ ሲገባቸው ታረተን የቁሉነ ሳሂሩን ድግምት ይላሉ። የነቢይ አለይሂ ሰላት ሰላም አካሄድ ማለት ነው ድግምት ድግምት የተሰራበትን የሚፈውስ እንጂ ድግምትን የሚያመጣም አይደለም። የድግምተኛም ጸባይ የለውም ሁኔታው ማለት ወታረተን የኩለ ወደ ወደ ድግምተኛ የሆነ ሰው እኮ ምን ያደርጋል? ቁርባን ያደርጋል። ወደማ ወደ ሸይጣን ነቢ አለይሂ ሰላት ሰላም ኬፍያ አልታየባቸውም። የሚዋጉት የነበረው ሸይጣንና የሸይጣንን አካሄድ ነው። ወታረተ የቁሉነ ካሂኑን ጠንቋይ ነው ይላሉ። ወታረተ የቁሉነ ሻኢሩን ሲላቸው ደግሞ ገጣሚ ነው ይላሉ። ግልጽ ነው። ቁርአንን እንደ ግጥም እንደሆነ አይታችሁታል ግጥም ነው ኢላም ሳሪ ዛሊክ ይህንን የመሳሰሉ በቃ ነገሮችን እየፈጣጠሩ ይላሉ ምን አልአቅዋል ለቲ ያዕለሙነሁም እነሱ የሚያውቁትን ንግግር ይላሉ ሁም ወገይሩሁም ሚን ኩል ዓቂልን እያንዳንዱ አቅል ያለው ሰው እነሱም ጨምሮ አቅል ያለው ሰውንም የሚያውቀው ነገርን የስማኡሃ የሚሰማት አነሃ ኢፍትራኡን አለይ በእሱ ላይ ምን ያለች መሆኗን የተከታተፈች መሆኗ ልብ በሉ እዚህ መጨረሻ ላይ ያለውን ንግግር ተመልከቱ እነሱም እንደው አቅል ኖሮትም እነሱ የሚሉትን የሰማ ሰው ራሱ በእሱ ላይ የተቀጣጠፈ መሆኑን ምን ይላሉ ያውቃሉ ራሳቸው እኮ ያውቃሉ በቃ በነቢዩ ላይ እንደቀጠፉ መጅኑን ሲሉ እንደው አሁን እንዴት ማየውን ነገር ነው ግን እኮ እብድ ማለታችን ማያስኬድ እኮ ነው የሚለው ነፍሳቸው ያውቀዋል። የእብድ ኬፍያ ስለማይታይባቸው ማለት ግን አሉ አላህም እኮ ሚን ፎቂ ሰቢዕ ሰማዋት ዩበሪኡ ንጹህ ናቸው ይላል። ኑን ወልቀለሚ ወማ የስጡሩን ማ አንተ ቢኒዕመቲ ረቢከ ቢመጅኑን ወኢነከ ለዓላ ኹሉቅን ዐዚም እያለ አላህ ያጠራቸው ራሳቸው ግን ያውቁታል ያሉት ነገር ውሸት መሆኑ። አንዳንዴ እንዲህ አይነት ሰው አያጋጥማቸው ነፍስያ ያውቋል ዝም ብሎ ብቻ ግን ልሟገት ግልጽ ነው። ላሸንፍ ልርታ ባይ إذا كان ከሆነ እኮ ቀድ ቁርአን ማለት ነው። እስቲ አምጡ ብሎ ከተፎካከራቸው بالمعارضة مرة አንዳንዴ በሙዓረባ በመቃረን ማለት መረተ ቢሙዓረደቲ መረተን ባዕደ መራ ግልጽ ነው እስቲ ይሄ ነገር አይደለም ብላችሁ የምትቃረኑ ነገር ከሆነ እስቲ አምጡ ይላል ወይ እሷ ቱብቲል ዳዕወቱ ዳዕወቱ የምታመጧት መረጃ ምን የምትሆን የእሱን ጥሪ ምን የምታደርግ ከንቱ የምታደርግ ፈማዕሉም በማዕሉምን እንደሚታወቀው አነሁም እነሆ እኮ እነሱ ለውካኑ ቃዲር የሚችሉ ቢሆን ኖሮ አለይሃ በሷ ላይ ለፈዓሉ አስታውንም በሰሩ ነበር አይደል ቁርአን እስቲ ሱራን አንጦልኝ ብሏላ ባመጡ ነበረ ግን አልቻሉ ስላልቻሉ ነው ማንም ዝም ያለው ዝም ነው ያለው በቃ ማንም አመጣለሁ ብሎ ያለ የለም ፈኢነሁ እኮ ፈኢነሁ እነሆ እኮ ማ ውጁዲ ከመገኘቱ ጋር ሀደ ዳዒ ይህ ጥሪ ማለት ነው። ሀደ ዳዒ ተጣሪ አዳዒ ታም ሙሉ የሆነ ጥሪ አልሙአኪት የሚያጠነክር ኢዛ ካነት አልቁድረቱ ሐሲላ ኢዛ ካነት ከሆነች አልቁድረቱ ችሎቷ ሐሲለትን የተገኘች ከሆነች ይምጣ እያለ ማለት ነው። ይህንን የሚያደርግ ይምጣ እስቲ ብሎ ጥሪ የሚያደርገው ጠንከር ያለ ከመሆኑ ጋር ወጀበ ውጁዱ ልመቅዱሪ ወጀበ ግድ ይላል ውጁዱ መገኘቱ አልመቅዱር ምንም በዛ ነገር ምን መቅዱር የሚችል ثم هكذا القول ثم كذا هكذا እንደዚሁ القول ንግግሩ في سائر أهل الأرض በሌላ ማለት ነው ምድር ላይ ለሚኖሩትም ነው ለአረብ ብቻ እየተወሰነ አይደለም ፈሃዛ ይህ እንግዲህ ፈሃዛ ልቀድር ችሎታ ዩጂቡ ዒልመን በይነን ፈሃዛ ይህ እኮ አልቀድር ይህ ቀድር ማለት ነው የሰው ልጆች ቁርአንን የመሰለ ማምጣት አለማቻል ዩጂቡ ዒልመን በይነን አዎ ግልጽ በሆነ መልኩ የሚያስፈርድ የሆነ ነው እ ግልጽ በሆነ እውቀት የሚያስፈርድ ነው ሊኩል አሐዲን ለሁሉም ለእያንዳንዱ ኩል አሐዲን ቢዐጅዝ ጀሚዕ አህል ልአርድ ሁሉም የምድር ምኖች ነዋሪዎች ግልጽ ነው በምድር ላይ የሚኖሩ ሁላ አን አያእቱ ቢሚትል ሃذ ልቁርአን ይህንን ቁርአንን ማምጣት እንደማይችሉ ግልጽ ፍንትው ያለ ምንድን ነው እውነታ እውቀት ነው ቢሚስል ሀዘ ልቁርአን ቢሒለትን ወቢገይሪ ሒለትን አረለ ብለው በብልሃትም ከብልሃትም ውጭም ቢሆን እስቲ ያምጣ ማንን ግልጽ ነው ብልሃት አለኝ የሚልም የማይልም በቁዋም በገይር ቁዋ ነው وهذا ይኮ አብለጉ ሚን አያት ከአንቀጽም የበለጠ ትልቅ አፎን ወሃዳ ይህ እኮ አብለግ ድካ የደረሰ ሚን አያት ተአምር ነው አለቲ ተከረረ ጅንሱሃ የእሷ መሰል ካለሁት ትልቅ የሚባል ነው ምሳሌ ለኢሳ የተሰጠው ከኢሕያኢ ልመውታ ሙታንን ሕያው ከማድረግ የበለጠ ግጸዋለህ አብለግ ነው ማለት ነው። የተጠየቁት እኮ ሙታንን አንሶ አይደለም፣ ቃላት አምጡ እስቲ እንደዚህ እንደ ቁርአን ተናገሩ የተባለው። ግልጽ ነው። ይሄ የሆነ ግን አቃታቸው። ግልጽ ነው። ይሄ ትልቅ ተአምር ነው። ፈኢነ ሃዛ ለም ያእቲ አሐዱን ቢነዚሪህ ይህንን የመሰለ ተውራት ላይ ኢንጂል ላይ የማታገኘው እስቲ መሰሉን አምጣ የተባለ ግልጽ ነው። ይህ ልዩ የሆነ ተአምር ነው። ፈኢቅዳሙሁ ሰለላሁ ዐለይሂ ወሰለም ፊ አወል ልአምር على هذا التعدي وهو بمكة وأتباعه قليل على أن يقول خبرا يقطع به أنه لو اجتمع الإنس والجن على أن يأتوا بمثل هذا القرآن لا يأتون بمثله لا في ذلك العصر فإقدامه ሰለላሁ ዐለይሂ ወሰለም ነብዩ ወደፊት ማለታቸው ኢቅዳም ውስጥ ይምጣ ማለታቸው ማለት ነው አይደል የአወል አምር በመጀመሪያው ጊዜም ማለት ነው አላ ሀዘ ተሐዲ በዚህ ምን ምክክር ላይ ወቢ መካ ነው በመካ እያሉ እስቲ የሚመጣ ይምጣ ነው ወአትባዑሁ ተከታዮቻቸው ቀሊሉን ትንሽ ሆነ አላ አንየቁለ ኸበረን አንድም ሰው እስቲ ወሬን ያምጣ يقطع به የሚቆርጥበት አነሁ ለቢስተማል የቅጣ ቢህ በሱ የሚቆርጥበት ማለት ነው አነሁ ለቢስተማል ኢንሱ የሰው ልጅ ቢሰበሰብ ወልጅኑ አላ አያእቱ ቢሚትሊ ሀዘ ልቁርአን ላ ያእቱነ ቢሚትሊሂ ብለው ነው ነቢዩ መካ ላይ የተናገሩት ላ ፊ ዛሊከ ልዓስር በዚህም ዘመን ወላ ፊ ሳኢር ልአዕሳር በሌሎች በተቀሩት ምኖች ምኖች አዕሳር አዕሳር ጀምዑ አስር ነው አይደል ጊዜያቶች ዘመናቶች አልሙተአኺራ ምን የሆነችው ሙተአኺራ ማለት ማለት በኋላ ላይ የምትመጣም ዘመን ብትሆን ላ የኩኑ ይህ ፉክክር አይሆንም ኢላ መዓ ጀዝሚሂ ቁርጥ ከማድረጉ ጋር ማለት ነው። ቢዛሊከ በዚህ ወተየቁኑሁ ለሁ ለሱም የቂን ከማላቸው አንጻር ነው። እስቲ ይምጣ ያሉት ግልጽ ነው። እስቲ ይምጣ ያሉት ወኢላ ለበለዚያማ በመዓ ጠርጥረውማ ከሆነ ሊመጣ ይችላል ብለው ቢሆን ወዘኒ ከመጠራጠርና መለስ ቀለስ ከማለት ጋር ቢሆን ላ የቁሉ ዛሊከ ይህንን አይሉም ነበር መን የኻሁ አየظኸረ ኪዝበሁ ኪዝቡሁ ውሸቴ በይፋ ይወጣብኛል ብሎ የሚፈራ አይልም ነበር አይደል? ነቢዩ ግን ምንም አልፈሩ። ይምጣ እስቲ ማንም ብለው ነው የተናገሩት ማለት ነው። ፈየፍተዲሃ አዎ ይህ ማለት ነው እዋረዳለሁ። ፈየፍተዲሃ ፈየፍተቲሃ ማለት እውነቱ ግልጽ ይሆንብኛል፣ እዋረዳለሁ ያለ ማለት ነው። ፈየርጂዕ ሰው ልጅ ይመለስብኛል አን ተስዲቂሂ እኔን ምን ከማለት እውነት ከማለት ብሎ የሚፈራ አይልም ነበራ። ነቢዩ ግን ምንም ዘንም ሸክ የላቸውም። ግልጽ ነው። ማንም ማምጣት እንደማይችል ስላወቁ ነው ያሉት ማለት ነው። ወኢዛ ካነ ጃዚመን ቆርጠው ከሆነ ቢዛሊከ በዚህ ሙተየቂነን የቂን ብለው ለሁ ለሱ ለቁርአን ማለት ነው ለም የኩን ከዛሊከ ይህ እኮ አይሆንም ኢላ አን ኢዕላም ላህ ተዓላ ለሁ ቢዛሊክ አላህ ይህን ነገር ምን ሳላላቸው ነው ስላሳወቃቸው ነው አላህ ቁርአንን የሚመት ማንም ቢሰበሰብ አያመጣ የሚለውን ነገር አላህ ለራሳቸው ለነቢ አለይሂ ሰላት ሰላም ስላሳወቃቸው ነው ማለት ነው ወለይሰ ፊልዑሉሚል ሙዕታደቲ እንደሚታወቀው وليس አይደለም في العلوم المعتادة በተለመዱት እውቀቶች ግልጽ ነው በተለመዱት በዱንያ ላይ ያሉ እውቀቶች أن يعلم في العلوم المعتادة أن يعلم الإنسان የሰው ልጅ ያውቃል أن جميع الخلق ሁሉም ፍጡር لا يقدرون أن يأتوا بمثل كلامه የእሱን ንግግር ማምጣት አይችሉም ኢላ ኢዛ ዓሊመ አልዓሊሙ ዓሊም የሆነ ሰው ያወቀ ጊዜ ነው ማለት ነው። ሲቀጥል አነሁ ኻሪጁን አን ቁድረቲል በሸር ከሰው ችሎታ ውጪ ቢሆን እንጂ ማለት ነው። ከሰው ልጅ ምን ቢሆን ችሎታ ውጪ ቢሆን እንጂ የእሱን ንግግር አምሳያ ማምጣት ማንም አይችልም የሚለውን ያውቃል ሁሉም ሰው وليس في العلوم المعتادة أن يعلم الإنسان أن جميع الخلق لا يقدر أن يأتوا بمثل كلامه إلا, إلا إذا علم العالم أنه خارج عن قدرة البشر ማንም ሰው እሱም መሰል እስቲ አምጣ ብሎ የሚል የለም ማለት ነው። ሰው ልጅ ማምጣት አይችልም ብሎ የሚል ማንም የለም። ያ ዓሊም ይሄንን የመሰለ እስቲ ያምጣ ብሎ የሚለው የሰው ልጅ እንደማይችለው ሲያውቅ ነው እንጂ ነቢዩ ይሄንን እስቲ ቁርአን የመሰለ አምጡ ብሎ መናገራቸው ስላወቁ ነው። የሰው ልጅ እሱን መሰል ማምጣት ችሎታ የለውም የሚለውን ነገር ስላወቁ ነው። ወልዕልሙ ቢሃዳ ነቢዩ ደግሞ ይህንን ማወቃቸው ቁርአንን የመሰለ ማንም ማምጣት አይችልም የሚለውም ነገር ማወቃቸው ቢያዛ የስተልዚሙ ከውኑ ሙዕጂዛ ተአምር መሆኑን ያሳያል። ነቢዩ እስቲ አምጡ ቁርአን ይመስል ማለታቸው ነቢይ መሆናቸውን ያሳያል። ምክንያቱም ነቢይ ባይሆኑ ኖሮ ሰውም ያመጣዋል ብለው ያስቡ ነበር። በዓለም ላይ ያለ የሆነ ሰው ያመጣዋል ብለው ያስቡ ነበር። እሳቸው ግን ማንም በቃ ያመጣውም ብለው በኮንፊደንስ መናገራቸው ይህ ራሱ ተአምር ነው። ግልጽ ነው። والقرآن قرآن والقرآن الكريم يتكبر يا الله كالقرآن معجزة تأمرنا من وجوه من وجوه متعددة بتلاي من من ها بتلاي من سيدوش أقطع وجوه سنة من جهة اللفظ ከለፍዙ አንጻር ስናየው ከቃላት አጠቃቀሞች ወሚን ጂሃቲ ነዝ ስርዓቱ ግልጽ ነው። ያመጣት نظم ማለት ስክክነቱ ስክክ በሉት ስክክነቱ ማለት ነው። እንዴት እንደሚመጣ نظم ኡ ማለት ነው። ومن جهة البلاغة የቃላት ርቀቱ ግልጽ አለ የቃላቱ አጠቃቀም ርቀት ፊደላለቲ ለፍዝ ቃላቷ በማመላከቱ ላይ አለል ማዕና በማን ላይ በማዕና ለፍዙ በማዕናው ላይ እንዴት እንደሚሄድ ግልጽ ነው። አንዳንድ ጊዜ ሰዎች የሆነን ቃል ተጠቅመው ከማዕናው ጋር ግን ማሄድ ይኖራል። እሱ ግን ለፍዙ ከማዕናው ጋር እንዴት እንደሚሄድ ማለት ወሚን ጀሃቲ ማዓኒ ደግሞ ማዓኒው ማዓኒ ማለት ውስጠ ሚስጥሩ ግልጽ ማለት ማዓኒ ትርጉም ውስጠ ሚስጥሩ التي أمر بها سياز الزبات ومعاني التي أخبر بها ومعاني معنى ودمو التي أخبر بها الله يتناكر فت عن الله سلا الله تعالى وأسمائه سلا سموች يتناكر قلت له የተጠቀመውን ቃላቶች ስናየው ስናጤ ነው ቃላቶቹ ርቀታቸው ስክክነታቸው የሚገርም ወሲፋቲ የእሱን ባህሪ የገለጸበትን ቃላቶች ወመላኢከቲ መላኢኮችን የወሰፈበት ወገይሪ ዛሊክ ومن جهات معاني كمعنى أنصار دم سنل التي أخبر بها عن الغيب ስለ ሩቅ ነገር ሚስጥር የተናገረበት ማለት ነው ማዓኒ ግልጽ ነው ቃላቶች ውስጠ ምስጢራቸው ማለት ነው ትርጉማቸው ወአን ልገይቢ ስለ ሩቅ ነገር ሚስጥር አልማዲ ማዲ ደግሞ ምንድን ነው ያለፈ ሙስተቅበል ማለት ወደፊት የሚመጣ ومن جهة ከ جهة ው ደግሞ ከአቅጣጫው አንጻር ما أخبر به عن المعاد ሞቶ ከመቀስቀስ በኋላ ስላለው ህይወት የተናገረበትንም ስናቴን የሚገር معاد ማለት ሞቶ መቀስቀስ ማለት ومن جهة ከአቅጣጫ አንጻር ደግሞ ومن جهة ማ በየነ ፊሂ አላህ ያብራራበትን ሚን ደላኢል ልየቂንያ እርግጠኛ የሆነ አመላካች ነገሮችን ግልጽ ነው አለ አመላካች ለዛ ነገር አቅጣጫ አመላካች የሚሆኑትን የተጠቀመበትን ስናይ የቁርአን ታምርነትን በደንብ እንረዳለን ይላል። በዚህ ባብ ላይ ጥያቄ ካላችሁ ጠይቁ። ሀየረ ዋለሉ ማለት ነው። ሂራ نعم هل عندكم السؤال ما في سؤال خير نقتل عصمة الأنبياء العصمة المنعة ዒስማ ማለት በቋንቋ ደረጃ መንዓ ማለት ነው። መንዓ ማለት ማለት ነው መከልከል ማለት ነው በቋንቋ ደረጃ መንዓቱ ከልካይ ነገር ወይም ከልካይ ማለት ነው። ወልዓሲሙ አንድ ነገርን ዓሲም ነው ካልን አልማኒዕ ምን ማለት ነው? ከልካይ ማለት ነው። الحامي يمي تبك مالف والاعتصام واعتصموا بحبل الليل الار الامساك ما ازمارتن بشيء بانداش نغي واعتسموا بحبل الله جميعا والمراد زي إذا تفلقوا بالعصمة عصمة سبال هنا زلي حفظ الله لأنبيائه አላህ ስብሓነ ወተዓላ ለነቢያቶች ያደረገው ምንድነው? ጥበቃ ነው። ሚን አዙኑቢ ከምን ጠበቃቸው? ከወንጀል ወልመዓሲ ከማዓሲያ ማለት ከጸያፍ ተግባር ከወንጀል ጠበቃቸው። ቃለ ሼኹል እስላም ኢብን ተይሚየተ ረሒመሁላሁ አላህ ይዘንለትና ሼኹል እስላም ተይሚያ ብሎ ይላል ሐኪየን እያወጋ እየጠቀሰ ቢልኺላፊ በዑለማዎች መካከል ወይም ደግሞ በኢስላም ውስጥ የተፈጠሩ ውዝግቦችን እየ ምን እያለ እያወጋ እያወራ እዚህ ላይ የሚያወራው ኺላፍ ነው በቃ እንዲያሉ እንዲያሉ ይሄ ንግግራቸው እንዲያለ እያለ ያወጋ ወሙበይነን እያብራራ አራጅህ ሚዛን የሚደፋውን ምን አቋም ማለት ነው እየጠቀሰ ፊ هذه المسألة በዚች መስአላ ላይ በዚች መስአላ ላይ ማለት ነው በዚህ በተነሳው መስአላ አስተምሮት ላይ ማለት ነው ወይም በተነሳው ዋና ነጥብ ላይ ማለት ነው በዚህ ነጥብ ላይ ማለት ነው ነጥብ ላይ ምን አለ ምንድነው እሱ ከተባለ ነብያቶች ጥብቅ ናቸው ጥብቅ አይደሉም አላህ ከወንጀል ጠብቋቸዋል አልጠበቃቸው የሚል ነው እሺ ርዕሱ ይሄ ነው ነብያቶች ጥብቅ ናቸው አይደሉም ማዕሱም ገባችሁ ጥብቅ ማለት ነው አልአንቢያ አለሱ አንቢያዎች ሰላዋቱላሂ አለይህም የአላህ ውዳሴ በእነሱ ላይ ይሁንና ማዕሱሙን ምኖች ናቸው ጥብቆች ናቸው ፊማ ዩኽቢሩነ ቢህ ምን በሚሉት በሚናገሩት ነገር አኒላህ ስለማ ስለ አላህ ስብሓነሁ ወፊ ተብሊግ ሪሳለቲ በሚያደርሱምትም መልእክት ግልጽ አለ ያልሆነን ነገር ለሰው ልጆች ምን አይሉ አያደርሱም ጥብቅ ናቸው ቢትፋቅል ኡማ ሙስሊሙ ህብረተሰብ ምን በሆነበት አንድ በሆነበት አቋሙ ታላላቅ ዑለማዎች አንድ በሆኑበት ማለት ነው።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 ቢሚስሊ ማ አመንቱም ይህንን ያለው ለማን ነው ለሰሓቦች ነው አይደል እንዴ አረ ከዛ ምን አለ ፈኢን አመኑ ካመኑ ቢሚስሊ ማ አመንቱም ቢህ ሌሎቹ ደግሞ የሚመጡት እናንተ ባመኑት ባመናችሁበት የሚያምኑ ከሆነ ፈቀድ ይህተደው ቅናቻን መንገድ ተመርተዋል። አንዳንዱ ዑለማዎች ይህ ኺጣቡ ለነቢያቶች ነው ይላሉ።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 ነቢይ ግን ረሱል አይደለም አይደለም ወለዕስመቱ ያልገባ ይጠይቅ ያልገባችሁን እየጠየቃችሁ እና ወለይሰ ኩሉ ነቢይ ረሱል ወለይሰ ኩሉ ነቢይን ሁሉም ነቢይ አይደለም ረሱል ምን መልእክተኛ አይደለም ወለዕስመቲ ጥብቅነት ፊማ ዩበልጉነሁ ምን በሚሉት ነው በሚያደርሱት ነው አኒላሂ ከአላህ ታቢተቱን ጽኑ ነው። ጥብቅ ናቸው ማለት ነው። የሌለን ነገር ምን የሚሉ አይደለም የሚጠብቁ ወንጀልን የሚጨምሩ ግልጽ ነው። ወንጀል ተግባሪ ሰሪዎች አይደሉም ነው። ፈላ የስተቂሩ ፊ ዛሊከ ኸጠኡን ፈላ የስተቂሩ የሚረጋገጥ አይደለም ፊ ዛሊከ በዚህ በሚያደርሱት ግልጽ ነው አለ በሚያደርሱት ነገር ላይ ኸጠኡን ስተት ምን ያለ ምን አይደለም ፈላ ይስተቂር የተረጋገጠ አይደል እንዴ የሚገኝ አይደለም ማለት ቢትፋቅ ሙስሊሚን ይሄ ደግሞ ሙስሊሞች አንድ በሆኑበት አቋማቸው በሚያደርሱት ነገር ላይ ስተት አያስተላልፉም ማለት ነው ኢላን ቃለ እንዲስከሚለው ንግግሩን ቀጥሏል ወአመለ እስማቱ ጥብቅነት ፊ ገይሪ ማ የተዓለቁ ፊ ገይሪ ማ የተዓለቁ ቢተብሊግ ሪሳላ በሚያደርሱት መልእክት ውጪ በሆነ ደግሞ ይሄ ደግሞ ሌላ ነው። እሺ ርዕሱ ይለያያል። እስካሁን ያየነው በምንድነው? ስለ አላህ በሚናገሩትና በሚያደርሱት ላይ ጥብቅ ናቸው ጥብቅ አይደሉም በሚለው ላይ ኡማ በአጠቃላይ ኡመተ ለኢስላም በአጠቃላይ አንድ የሆኑበት ነው። ምንድናቸው? ጥብቅ ናቸው። የተሳሳተን ነገር ለኡማው ምን አይልሉም አያስተላለፉም። አይ እንዴ ተሳስቶ ይሆናል ነብዩ ምናምን አትልም። የሆነ ሀዲስ ሰምተህ አይ ነብዩ እዚህ ላይ ተሳስተዋል፣ ያው ድንገት ዘንግተውት ነው ምናምን ብለህ የለም ሙስሊሙ አንድ የሆነበት ነው። የተሳሳተን ነገር أو خطأ አያስተላልፉም ነው። ይሄ ሙስሊሙ አንድ የሆነበት ነው። አሁን ደግሞ ሁለተኛ ርዕስ ነው። እሺ ኢላን ቃለ ወአመል እስመቱ ፊ ገይሪ ማ የተዓለቁ ቢተብሊግ ሪሳላ መልእክትን ከማድረስ ውጪ ማለት ከዳዕዋ ውጪ ባለስ ጥብቅ ናቸው ጥብቅ አይደሉም በሚለው ላይ ፈሊናሲ ፊህ ኒዛዕ በሰዎች መካከል ምን አለ ጭቅጭቅ አለ አለ በዑለሞች መካከል ማለት አልፈለግም ይህ ማለት በሰዎች መካከል ነው ያለው ግልጽ ነው አለ በዑለማዎች መካከል አላለም ማለት ይህ የዑለማ ጭቅጭቅ ነው ማለት ይከብዳል ብሎ ይመስላል ወላሁ ግልጽ ነው በሰዎች መካከል ጭቅጭቅ አለ አለ ሀል ሁወ ሳቢቱን ቢልዓቅል አው ቢሰምዒ የእነሱ ስተት እንዴት ነው? በአቅል የተረጋገጠ ነው ወይስ በሰምዕ ነው ይላሉ። ሰምዕ ምን ማለት ነው? በስሚ ማለት ነው አይደል? የተረጋገጠ ነው ወይ? በስሚ ሲባል እንግዲህ በቁርአንና በሐዲስም እዚህ ውስጥ ይገባል አይደል? እነሱ እንደሚሳሳቱ ሰምተህ ምን አልተረጋግጠም። ወሙተናዚዑነ ተጨቃጭቋል ደግሞ እነዚህ ሰዎች ማለት ነው ተጨቃጭቋል ነው የሚለው እንጂ እሱ እዚህ ውስጥ አልገባም ግልጽ ነው ነቢያቶች እስቲ ዳዋ ከሚያደርሱት ውጪ በሀያታቸው ይሳሳታሉ አይሳሳቱም በሌላ ነገር ላይ ነው ወምተናዚዑ እነዚህ ሰዎች አሁንም ይጨቃጨቁ ናቸው ቢልዕስመቲ ሚን አልከባኢር ከወንጀል ከትልልቅ ወንጀል ንጹህ ናቸው ወይ ከባይር ስንል እንግዲህ የተለያዩ ውሸትም ከባይር ነው አይደል ዝሙት መስራት እኚህ የመሳሰሉ በዚህ ነገር እንዴት ነው ይሰራሉ ይህንን ወንጀል ይሰራሉ ብለው በማለት ላይ አሁንም ይጨቃጨቃሉ ወሰጋይር ትንንሽ ወንጀልስ ይሰራሉ ትንንሽ ወንጀል ግልጽ ነው ትንንሽ ወንጀልስ ይሰራሉ በሚለው ላይ ተጨቃጨቁ አሁን ሚን ባዕድ ወይስ የትልልቅ ወንጀልን ወይም ደግሞ የትንንሽ ወንጀልን ከፊልንስ ይሰራሉ አይሰሩም አይፈተሻ አም ሀልል ወይስ አሉ ደግሞ አሁን ደግሞ የእነሱን አባባል ነው የሚያመጣው አም ሀሊል ዒስመት ወይስ እነሱ ጥብቅ እነምት ኢነማ ህየ ፊል ኢቅራሪ አለይሃ ወንጀልን በማረጋገጥ ላይ ነው ማለት ወንጀል እያዩ ሲሰራ ዝም ይላሉ አይሉ በሚለው ላይ ኺላፍ አላቸው ኢቅራር ማለት ማረጋገጥ ሰው ወንጀል ሲሰራ እያዩ ምን ማለት ዝም ማለት ላፊ ላፊ በመስራቷ ላይ አይደለም አሉ እኚህ ደግሞ ሌሎች ናቸው አይ ወንጀልማ አሉ እኚህ ደግሞ መጡና እነዛ ከባይርስ ሰጋይርስ ይሰራሉ ምናምን አሉ። እኚህ ደግሞ መጡና ሌላ ናቸው ደግሞ እነዚህ አይ እነሱ እንኳን ወንጀል ይሰራሉ ማለት ትንሽ ይከብዳሉ። አመሃል ልዕስመቱ ኢነማ ሂየ ፊል ኢቅራሪ አለይሃ ወንጀል ሲሰራ እያዩ ዝም ይላሉ አይሉም። ወይም ደግሞ አንድ ሰው ወንጀል ሲሰራ ጎበዝ አይ ጥሩዋን እያሉ ይላሉ አይሉም። لا في فعلها በስራቷ ላይ አይደለም ብሎ ያመጣሉ። أم لا يجب القول بالعصمة أم ወይም ደግሞ لا يجب የሚያስወጅብ አይደለም፣ የሚያስፈርድ አይደለም። አልቀውለ ቢልዕስመቲ የእነሱን ጥብቅነት ማረጋገጥ እነሱ ጥብቅ ናቸው ብሎ ማለት የሚያስገድድ ነገር አለም የሚያስፈርድ ነገር የለም። ኢላ ፊት ተብልግ ፈቀድ በቃ በሚያደርሱለት ላይ ጥብቅ ናቸው፣ በሌላው ላይ ግን ምን አይደሉም ጥብቅ አይደሉም፣ ወንጀል ይሰራሉ፣ ምን ይላሉ የሚል አለ። ዋልተጂቡ ልዕስመቱ ሚነል ኩፍሪ ጥብቅነታቸው እስቲ ዋልተጂቡ ታስፈርዳለች። አልስመቱ ደግሞ ሌላኛው ደግሞ አረጋገጡና ጨረሱ። ደግሞ ይህ ደግሞ ዋልተጂቡ ግድ ይላል አልስመቱ ጥብቅነታቸው ሚነል ኩፍሪ ከኩፍር ማለት እነሱ ከኩፍር ጥብቅ ናቸው። ቢ ከወንጀል ቀብለል መብዓፊ ከመላካቸው በፊት አውላ ወይስ እ ከመላካቸው በኋላ ነው ወይ? ገብቷቸዋል አይደል? ርዕሱ ገብቷቸዋል ከመላካቸው በፊት ነው ወይስ ከመላካቸው በኋላ ነው ጥብቅነታቸው? ማለትም ወንጀል ሽርክም ይሁን ኩፍርን ከመላካቸው በፊት ይሰራሉ አይሰሩም? ከተላኩ በኋላ ይሰራሉ የሚለው መቼስ ማንም አቅል ያለው ሰው እንደማይቀበለው ነው አይደል? ግን ከመላካቸው በፊት ይሰራሉ ሰርተዋል አልሰሩም የሚለው ነው እንግዲህ አይደል አጠራጣሪ የሚሆን እነሱ ግን ቀብለል መባዓሲ አውላ ብለዋል ከተላኩ በኋላ ኩፍርና ወንጀል የተለያዩ ነገሮች ይሰራሉ አይሰሩም በሚለው ማለት ምን እንደሚል ተመልከት ወልቀውሉ الذي عليه جمهور الناس ወልቀውሉ ንግግሩ እኮ الذي عليه جمهور الناس አብዛኛው ሰዎች የሄዱበት ማለት ነው ንግግር ወሁወ ልሙዋፊቅ እሱ ምን የሚል ነው አለ የሚገጥም ነው ሊልአታር ልመንቁለት አን ሰለፍ ከሰለፎች ለተገኘው ምን አታር አታር ምን ማለት ነው ፋና ማለት ነው ከነሱ ለተገኘው ንግግር ፋና የሚያረጋግጥ የሆነው ኢስባቱ ልዕስመቲ የእነሱን ጥብቅነት ምን ማለት ነው ማጥደቅ ነው ጥብቅ ናቸው ነቢያቶች من الإقرار على الذنوب مطلقا። ልቅ በሆነ መልኩ ወንጀል ሲሰራ እያዩ ማረጋገጥ ግልጽ ነው። ማረጋገጥ ያ ነገር ጥሩ እንደሆነ ዝም ማለት እንደሌለባቸው ጥብቅ መሆናቸው ማጽደቅ ነው። ወረዱ መልሱ እኮ አላመን የቁል በሚለው ኢነሁ የጁዙ ኢቅራሩሁም አለይሃ ወንጀልን እንኳን እያዩ ዝም ይላሉ ለሚል ሰው መልሱ እንደሚከተል ይሆናል። ወሑጀጁ ልቃኢሊና የነዛ ሰዎች እኮ መረጃ ቢልኢስመቲ ነቢዩ ምንድን ናቸው? ነቢዩም ይሁን ነቢያቶች አንቢያዎች በአጠቃላይ የምናወራው ስለ አንቢያዎች በአጠቃላይ ቢልኢስመቲ ጥብቅ ናቸው በሚለው ላይ ኢዛ ሑሪረት በደንብ እንደው ከተፈተሸች ከጠራች ከተፈተሸች ከጠራች ኢዛ ሑሪረት ኢነማ ተዱሉ አላ ሃዛ ልቀውል በዚህ ንግግር ላይ ነው የምታረጋግጥልን እኛ በምንለው ላይ ነው የምታረጋግጠው ንግግሯ ራሱ የሚያመጡት ደሊል ምን ካለች ጥርት ጽድት ካለች እኛ በምንለው ላይ ነው ምን የሚለው ምን የሚለው የሚያመላክተው ወሁጀጁ ኑፋቲ እነሱ ጥብቅ አይደሉም ብለው የሚሉት ደግሞ መረጃ ላ ተዱሉ አላ ውቁዕ ዘንቢ እነሱ ጥብቅ አይደሉም የሚሉት ደግሞ ላ ተዱሉ አያመላክትም على وقوع الذنب أقر عليه الأنبياء لا تدل ملاكتم على وقوع بمكسة لي ذنب وانجل أقر عليه አንቢያዎች ምን ያሉት ያረጋገጡት ወንጀል አለ በሚለው ላይ ምን ይል አይደለም የሚያመላክት አይደለም እንየው ፈኢነ አልቃኢሊነ እነዛ ባዮች ቢልዕስመቲ ነቢያቱ ይጥብቅ ናቸው ብሎ ያሉት እህተጁ መረጃ አቀረቡ ቢአነ ተአሲ ቢህም እነሱም መከተል አሉ መሽሩዑን ምን ያለ ነው የተደነገገ ነው ወዛሊከ ለዚህ እኮ ወዛሊከ ይህ የሆነበት ምክንያት ወዛሊከ ስለዚህ ላ የጁዙ ኢላ ማዓ ከውኒ ልአፍዓል ذኑበን ወዛሊከ ይህ እኮ ላየጁዙ አይሆንም ኢላ ማዓ ከውን ዙኑበን ወንጀሉ ምን ቢሆን እንጂ ተግባሩ ምን ቢሆን እንጂ አፎን ምን ቢሆን እንጂ ወንጀል ቢሆን እንጂ ይሄ እኮ እነሱን መከተል የሚባል ተአሲ ማለት ማለት ኢትባዕ መከተል የሚባለው ቢህም መሽሩ የተደነገገ ነው። ወዛሊከ ይሄ እኮ የተደነገገው እነሱን መከተል ግድ ያለው ላ የጁዙ አይበቃም ኢላ ማዓ ከውን ለአፍዓል ዱኑበን ላ የጁዙ አይበቃም እነሱን መከተል ኢላ ማዓ ከውን ለአፍዓል ዱኑበን ምን የሚተገብሩት የሚሰሩት ምን ቢሆን ወንጀል ከሆነ ግልጽ ነው አለ ወማዕሉምን እንደሚታወቀው አነ ተዓስቢም እነሱን መከተል ኢነማ ሁወ መሽሩ የተደነገገ የሆነው ፊማ ኡቂሩ አለይህ እነሱ ባረጋገጡት ነገር ነው ዱነማ ኑሁ አንሁ ከተከለከሉት ሳይሆን ወረጀዑ አንሁ ከሱም ከተመለሱት ሳይሆን ማለት እደግመዋል ምን ማለት እንደሆነ ወማዕሉም እንደሚታወቅ አነ እኛ እኮ እንድንከተል የታዘዝ ነው ኢነማ ሁወ መሽሩዕ እነሆ የተደነገገው እነሱን ነቢያቶችን እንድንከተል የታዘዘው ፊማ ኡቂሩ አለይህ በሱ ላይ ኡቂሩ አለይ በሱ ላይ እንዲህ አድርጉ ተብሎ በእነሱ ላይ በተረጋገጠው ነው። ዱነማኑ በተከለከሉት አይደለም። ምሳሌ የሆነ ነገር ተገበሩና ተከለከሉ። ያ የተከለከሉትን ነገር ማለት ነው ወይ ሰርተውት ሊሆን ይችላል። እኛ እነሱን መከተል አለብን እንዴ? አለብን እንዴ? ኡቂሩ ማለት እንዲሰሩት በተረጋገጠላቸው ነገር ነው እኛ የታዘዝ ነው። በተከለከሉት ነገርስ ማለት ተገብረውት ነው አለ የተከለከሉት በሱ ላይ እኛ አልታዘዝም። አኑ ወረጀው አኑ ከሱም በተመለሱት ነገር ላይ እኛ መከተል አለብንን? የለም ሰርተውት ነበረ ሲከለከሉ ተመለሱ። አረን በተመለሱበት ነገር ላይ መከተል አይገባም። فإن القائلين بالعصمة اهتج بأن التأسي بهم مشروع وذلك لا يجوز إلا مع كون الأفعال ذنوبا ومعلوم أن التأسي بهم إنما هو مشروع فيما أقر عليه دون ما نهي نوه عنه أقر سبال شريعة قتل الله تمالتهم تقبلتنا الله زيقا ወረጀው አንሁ እንግዲህ አላህ ስብሓነ ወተዓላ ምን ሲላቸው ሲገስጻቸው ሲመክራቸው የተመለሱበት እሱን ነው እኛ እንድንሰራ የታዘዝነው። ከማ አነ ለአምረ ወነህየ ትእዛዝና ክልከላ ኢነማ ተጂቡ ነው እኮ ግድ የምትሆነው ጣዓቱሁም እነማ ተጂቡ ጣዓቱሁም እነሱም መታዘዝ ግድ የሚለው ባዘዙትም ሆነ በከለከሉት ፊማ ለም ዩንሰኽ ሚኑ ምን ባልተባለ ነው ባልተሻረው ነው አይደል አንተ የሆነ ነገር ነብዩ ያዘዙት ትእዛዝ ነበረ እንበል በተሻረው ህግ መተግበር ግድ ይለባል ይልባል የተሻረ ህግ አለ ያለፈ ማለት ነው እሱ ላይ ያዘዙትና የከለከሉት ነገር አለ ያንን መተግበር ግድ ይልባል አይልብም ። አይደል እንዴ ነብያቶችን በፊት የሰሩትና አላህ የከለከላቸው እና ከዚሁ ከተመለሱበት አቋማቸው ላይ እንድሰራ አንተ ላይ ምን አይልብህ ግድ አይልብህም። ፈአማ ማ የተሻረውማ ፈአማ ማ የተሻረው ሚን አልአምሪ ወናይ ፈላ የጁዙ ጃዕሉሁ ማእሙረን ያን ነገር እንደታዘዘ ነገር ማድረግ አይበቃም ወላ ወላ መንህየን የተከለከለም ነገር ማድረግ አይቻልም የታዘዘበት ጉዳይ ማድረግም አይቻልም አኑ ከሱ ፈضለን አን ኡጁቢ ፈضለን አን ውጁቢ ኢትባዒሂ ወጣዓቲ ፊ እንኳን አይደለም መከተልና መታዘዝ ግድ ሊል አይደለም ግልጽ ነው አለ ገብቷቸዋል አይደል እነሱ ምን ባሉበት በተሳሳቱት ነገር ላይ ማለት ነው መከተሉ ግድ ይላል ብሎ እንኳን ሊባል አይደለም ማለት ያመጣው ለምን እንደሆነ ይህ ሁላ ለምን ይግባ መጀመሪያ ላይ ነው የዚህ ሁላ ፍሬ ያለችዋል ግልጽ አለ فإن القائلين بالإسماء احتجوا بأن التعصبي مشروع وذلك لا يجوز إلا ما كون الأفعال ذنوبا ምንድን ያሉት እነዛ ነቢዩ አለይሂ ሰላቱ ወሰላምን ጥብቅ ናቸው ወይም ነቢያቶች አጠቃላይ ጥብቅ ናቸው ያሉት መረጃ ያቀረቡት ነቢያቶችን መከተል እኮ የተደነገገ ነው። ይህ ቢሆን ኖሮ የሰሩትም እንግዲህ ወንጀል ነውና ተከተሉ ተብለናል ብለን እየተባልን ነው ነው ታረቅ ሼኹል እስላም ተሚያ ደግሞ ምን አለ እንዴ እኛ ኳስለን ነቢዩ አለይሂ ሰላቱ ሰላምን ሆነ አንቢያዎችንም በአጠቃላይ እንድንከተል የታዘዝ ነው ምን ባሉት ነው ሸሪያ ባረጋገጠላቸው ይህንን ስሩ ግልጽ ነው ትክክል ናቸው በዚህ ሂዱ ብሎ ባላቸው እንጂ በተከለከሉትና ከአቋማቸው በተመለሱት አይደለም ማለት ወንጀል ሲሰሩ እያየ አላህ ዝም ይላል አይልም ይመልሳቸዋል ይመለሳሉ ስለዚህ ጠበቅናቸው ማለት ነው ማን የጠበቃቸው አላህ ግጽ አለ ጠበቅናቸው ማለት እንችላለን ግን ሰርተውት ግን ይመልሳቸዋል ማለት ነው ግልጽ ነው አለ ወከዛሊከ እንደዚሁ መሕተጁ ቢሂ በሱ መረጃ ብለው ያቀረቡት ሚናነ ስለዚህ ነብዩ ምንም ምንም ወንጀል አይሰሩም ነው እነዛ ነብያቶች በአጠቃላይ ምንም ምንም ምንም ታዲያኛ ጥብቅ ነው ካላችሁ አሉ ገልጸዋል ሸሪያ ታዲያ እነሱ ምንም በቃ ማለት ወንጀላቸውን ምናምን ነገር ይከሰታልና እሱን መከተል ግድ ይለናል ብለው ነው አበራለ ያሉት ወከዛሊከ እነዚህም ማሕተጁ ቢህ መረጃ ብለው ያቀረቡት ምን አነ ቱናፊል ከመረ እነዚህ ያው ምን ጥብቅ ናቸው የሚሉት ናቸው ምንም አይሰሩም ላሉት ማለት ነው ወከዛሊከ እነዚህ ማሕተጁ ቢሂ መረጃ ብለው ያቀረቡት ሚናነ ቱናፊል ከማል ወንጀል ምሉእነትን ያሳጣል አሉ ግልጽ ነው አዋናሃ ሚመን አظመት አለይህ ኒዕመቱ አዋናሃ ሚመን አظመት ዓለይህ ኒዕመቱ ወይም ደግሞ አላህ ጸጋውን በመዋሉ ከፍ ያለለት ነው አው ወይም አናሃ ሚመን ዐظመት ከፍ ያለችበት አለይ በሱ ላይ ኒዕማ ጸጋ አላህ ሰጥቶት አቅባህ ወንጀል መስራቱ ምንድን ነው አቅባህ ነው አሉ ነቢያቶች ምን ውሎላቸዋል ኒዕማ ጸጋ እነሱ ወንጀል መስራታቸው እማየውን ነገር ነው አቅባህ ነው አሉ አዋና ቱጂቡ ተንፊር ኧረ እነሱ ወንጀል ይሰራሉ ማለት የሚያስበረግግ አቋም ነው ይላሉ። ግልጽ ነው። የሚያስበረግግ አቋም ነው አሉ። አውና ወዛሊከ ሚነል ሁጀጅ ልዓቅልያ የሚያመጡት ሁላ የምንድን ነው? የዓቅል መረጃ ነው የሚያመጡት። ፈሃዳ ይህ እነዚህ ሰዎች እንግዲህ ምንም ነገር አይስቱም ነው እንግዲህ ለማለት አሁን ለማጥራት ነው ነብያቶችን የሄዱበት አካሄድ ልክ አሻይራዎች በአስማ ሲፋት ለማጥራት ብለው እንደሚሄዱት ማለት ነው። እኛ ግን እስማ ስንል ጥብቅ ናቸው ስንል እንዴት እንደምንል ግን ይግባል። የሆነ ነገር ላይ ሊወርቁ ይችላሉ፣ ይጠብቃቸዋል። ማዕሱም ናቸው ማለት ነው። ከዛ አቋም ላይ ከተመለሱ ግልጽ ነው አለ። ማዕሱም ናቸው የምንለው ከዚህ አንጻር አው ወይም ደግሞ አነሃ ቱጂቡ ተንፊራ አው አነሃ ኖ ቱጂቡ ተንፊራ ማስበር ማስበርገግን ምን ትላለች? ታስፈርዳለች። እረ የሚያስበረግግ ነገር ነው ነቢያቶች ወንጀል ይሰራሉ ብሎ ማለት አሁን አሕወ ዛሊከ ምን ልሑጁጅ ልዓቅልያ ያመጣል። ታዳ ይህ እኮ ኢነማ የኩኑ ማዓል ጥሩ ነው አካሄዳችሁ፣ ግን ይሄ የሚባለው በዛው ላይ ከዘወተሩ ነው ነው በምኑ ላይ በምኑ ላይ በወንጀሉ ላይ እንቃበል በወንጀሉ ላይ ከዘወተሩ ነው አላ ዛሊክ ወዐደሙ ከዛ ከወንጀሉ ምን ካላሉ ካልተመለሱ ነው ወይላ አለበለዚያማ ከወንጀላቸው ምን ካሉ ከተመለሱ ፈተውበቱ ነሱህ ትክክለኛ ጽድት ያለች እኮ ተውባ አለቲ የቅበሉሃ አላህ አላህ የሚቀበላት የሆነች የቅበለህ አላሁ ዩርፈዑ ቢሃ በእሷ ይነሳበታል ሳሂቧ የዛ የወንጀል ባለቤት ኢላ አዕظሚ ሚማ ካነ አለይህ ከነበረበት ወደ ትልቅ ደረጃ ነው ከፍ የሚለው ግልጽ ከዛ ከተመለሰ ማለት ነው ከማ ቃለ ባዕዱ ሰለፍ ከፊል ሰለፎች እንዳሉት ካነ ዳውድ ዳውድ ነበረ ባዕደ ተውበት ኸይረን ከተውባ በኋላ ምን ነበር የተሻለ ነበረ ሚኑ ከሱ ቀብለ ልኸጢአ ወንጀሉን ከመስራቱ በፊት ስለዚህ ይከሰታል ግን ማዕሱም ናቸው ይከሰታል ምን ስለሚሉ ስለሚመለሱ ከአቋማቸው ተግባባ አደም ምን አድርጓል አላህ ያልፈቀደለትንም በልቷል ፍሬ በልቷል አይደል እንዴ ግልጽ ነው አለ ግን ማዕሱም ነው የምንለው እሱንም ይበል እንዴት አሰማሁላህ ተመለሰ በአላህ Subhanahu Wa Ta'ala ግልጽ ነው ዋናው ነገር እሱ ነው የሚያስፈልገው ነው ወቃለ አኸር ሌላኛው ደግሞ ለዋለ ስለዚህ ዳውድ ከመጀመሪያው ወደ አላህ ሲመለስ ከነበረበት የተሻለ ነው የሆነው ወንጀሉን ከመስራት በፊት ከነበረበት የተሻለ ነው የሆነው ወቃለ አኸር ሌላኛው ብሎ ይላል ለው ለም ተኩን ተውባ ለው ለም ተኩን ተውበቱ ተውባ እኮ ባትኖር አሐቡል አሐበል አሽያ ኢለይህ ወደ እሱ የተወደደ ነገር ባይሆን ኖሮ ወደማ ወደ አላህ ማለት ነው ለመብቱልየ ቢዘንቢ አክረመል ኸልቂ አለይህ በጣም ማለት ነው እሱ ዘንድ የተወደዱት ፍጥራኖችን ባልፈተነበት ነበር ወንጀል አላህ ዘንድ አላህ ዘንድ ተውበት የሚወደድ ነገር ከመሆኑ አንጻር ነው ማንን የሚፈትንበት የተከበሩ ፍጥራኖችን ይፈትንበታል ግልጽ ነው ተውባ የተወደደች ከመሆኑ አንጻር ወቀድ ثبت في الصحاح በሰሂህ ሐዲስ እንግዲህ ተረጋግጧል ሐዲሱ ተውባ ሐዲሱ ተውባ ይባላል ለላሁ አፍረሁ ቢተውበቲ ዓብዲሂ ሚን ረጁሊን ነዘለ መንዚለን ይህን ሀዲስ አሳልፈናል አላህ ይደሰታል አንዳችሁ ወደ አላህ ስብሓን ወተዓላ በመመለሱ ምን ይዞ ራሒላውን ይዞ መጓጓዣውን ይዞ ጠፍ መሬት ላይ ይሄዳል ይጓዛል ከዛ በኋላ ምግቡ መጠጡም ጓዙም ሁሉም በምኑ ላይ ነው ያለው በመጓጓዣ ላይ ከዛ በኋላ ጥላው ምን ትላለች ጠፋለች። ከዛ በኋላ ቆይቶ እሱ ሞትን እንጂ ሌላ የሚጠባበቀው በሌለበት ሰዓት መታ አጠገቡ ምን ትላለች? ትቆማለች። በዛ ሰዓት ይደሰትና አላሁመ አንተ አብዲ ወአና ረቡክ ይላል። አላሁ አንተ ባሪያዬ ነህ፣ እኔ ደግሞ ጌታህ ነኝ ይላል። አፍራሃ ምን ሽደቲ አኽጣዐ ምን ሽደቲ ፈርሒ ከደስታ የተነሳ ምናለ ተሳሳተ እንግዲህ ይሄ የተውባን ትልቅነት ያሳያል። ይህን ነገር ደግሞ የሚሰጠው ማለት ነው ለተከበሩ ፍጡራኖቹ ነው። ይሳሳቱና አላህ ደረጃቸውን ይላል ከፍ ያደርጋል እያለ ይቀጥላል ይቀጥላል። በይበልጥ ነገ ደግሞ በይበልጥ እናየዋለን ይላል። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።